ደም ከተቋረጠ አን ንፈሳኢ ከኒፋሰኞች ቀብለ አርበዒን ከአርባ ቀን በፊት ከተቋረጠ ወገተሰለት ገላዋን ከታጠበች ወሰለት ወሷመት ثم عدا عليها الدم واغتسلت ታጠበች ወሰለት ሰገደችም ከአርባኛው ቀን በፊት ሰላሳ አምስተኛው ሰላሳ ስድስተኛው ላይ ጠራች እና ደሟ ተቋረጠና ወግተሰለት ገላዋን ታጠበች ወሰለት ሰገደችም ወሷመት ጾመችም የተወሰነ ጊዜ ከቆየ በኋላ ثم عاد عليها الدم ደም ድጋሚ መጣ ቀብለ አርበዒን አሁንም ከአርባው ፊት ልክ ሰላሳ አምስት ላይ ደሙ ተቋረጠ ሰላሳ አምስተኛው ደም ሲቋረጥ ገላዋን ታጠበችና ሶላቷን ሰገደች ጾሙን ጾማ ዋለች ሰላሳ ሰባተኛው አካባቢ ላይ ደም መጣ ቀብለል አርበዒን ተቋረጠ የተወሰነ ክፍተት ተገኝቶ እዛው ቀብለል አርበዒን ደሙ ድጋሚ መጣ ገብቷችኋል አይደል ሁለቱም ክስተት ከአርባው በፊት ነው። 35 ላይ ወይንም ሰላሳኛው ቀን ላይ ተቋረጠ ደግሞ ገለዋን ታጥበ ሰገደች። ሶስት ቀን ከሰገደች በኋላ 33 ሶስተኛው ቀን ላይ ደም ተመልሶ መጣ። ቀብለል አርበዒን ተቋረጠ። ቀብለል አርበዒን ተመልሶ መጣ ድጋሚ ማለት ነው። ኢደን ቀጡ አደሙ ደም ሲቋረጥ አን ንፈሳይ ንፋሰኛ ከሆኑ ሴቶች ቀብለል አርበዒን ከአርባኛው ቀን በፊት ወቅተሰለት ገለዋን ታጠበች፣ ወሰለት ሰገደችም፣ ወሷነት ጾሟንም ጾመች ثم عاد عليها الدم ደም ድጋሚ ተመልሶ መጣ قبل الأربعين ከአርባኛው በፊት ነው አሁን ሁለቱም ክስተት ከአርባው በፊት ነው ተባልተናል አይደል ሰላሳ ሰባተኛው ላይ ደም ተቋርጦ ሰላሳ ሰባተኛና ሰላሳ ስምንተኛን ስግላ ሰላሳ ዘጠነኛው ደም ሊመጣ ይችላል አንዷ ቀን ላይ قبل الأربعين ተቋረጠ قبل الأربعين ደም ድጋሚ ተመልሶ መጣ ፈሰሒሁ ትክክለኛ የዑለማዎች አቅረብ ኢለል ሐቅ ኢለል ሷብ የሆነው አነጋገር አነሁ ዩዕተበሩ ኒፋሰን ኒፋስ ተብሎ ነው የሚቆጠረው። ምክንያቱም ይህ ደም ከመቼ በፊት ስለሆነ ከአርባ በፊት ስለሆነ ሰላሳ አምስተኛው ላይ በሰላሳ ተቋረጠ። አምስት ቀን ንጽ ጽዱ ሆነችና በሰላሳ ስድስተኛው ሰላሳ ስድስተኛው ሰላሳ ዘጠነኛው አርባኛው ደም ቢሆን እነዚህ ደም ካቋረጠች በኋላ ያለው ደም ምን ይባላል? ያው ኒፋሳ ነው። ለምን አርባን አላለፍምና። ይህ ጥያቄ ላይ የተነሳ ነው። አነሁ ዩዕተበሩ ኒፋሰን ኒፋሳ ተብሎ ይቆጠራል። ተጅሊሱ ትቀመጠዋለች በኒፋሳትም ወማሳመትሁ የጾመችው ሲወቅት ጡህሪ በጡህር ጊዜ የጾመችው የጾመችው አልሙተኸልል ጣልቃ ገብቶ የጠራችው ፈሆሶሒሁ ላ ተቅዲ ቀዷ አታወጣውም ይላሉ። አዛ አቅረብ ለሶሒህ ብንይዘው ይሻላል ያሉት ይህንን ሙተኸልሉም ማለት ነው። ሀይድም ላይ ምንድን ነው? አንድ ቀን ትጠራለች፣ አንድ ቀን ሀይድ ታያለች፣ አንድ ቀን ትጠራለች፣ አንድ ቀን ሀይድ ታያለች። ንጹህ ንጹህን የጾመችውን ቀዷ አታወጣም ከሶሒሁ ይቆጠርላታል እያሉ ولكن እዚህ ላይ اختلاف አለችው ኢማሙ አሕመድ የሚሉትና ሸይኽ ሁሰይን ፈትዋ የሰጡት ራሱ ከደም ነው የሚቆጠረው ክፍተቱ መካከል ላይ ያለው ጋብ የተፈጠረው ክፍተት ከምን ይቆጠራል ያሉት ከኒፋሳ ዘመን ስለሚቆጠር የጾመችው ራሱ ተቀባይነት የለውም እንደገና ቀዷ ታወጣዋለች ነው ሀይድም ይሁን ኒፋሳ ምን አይሰማም ፈሰሒሁ ቅርብ የሆነው ይላሉ እንደ ሼህ አልፈውዛን አልፈውዛን ተንቢያት ላይ እንትን ያሉት የእሳቸው ፈትዋ ነው። ፈሰሒሁ ሰሒሁን የምደግፈው እያሉ ነው። እነሁ ዩዕተበሩ ይቆጠራል ኒፋስን ኒፋስ ይባላል። አሁን ድጋሚ መጣው ተጅሊሱ ትቀመጠዋለች። ወማ ሷመትሁ የጾመችው ፊ ወቅት ጡህሪ በጡሁር ሰዓት የጾመችው እዚህ መካከል ላይ ክፍተት ተፈጥሮላት ንጹህ ሁና የጾመችው አልሙተኸልል ጣልቃ የገባው ንጹህ ጊዜ ብትጾመው ፈሶሒሁን ጾሙ ተቀባይነት አለው። ላተቅተቢህ ላተቅቢህ ቀዶ አታወጣውም በሌላ ጊዜ አሁን የዑለማዎች እንትን ስላለ የፈለገችውን ማለት ትችላለች ማለት ነው። የፈለገችውን ማለት ትችላለች። ተግባባን እንዙር ተመልከት መጅሙዓ ፈታው ሼክ መሐመድ ብን ኢብራሂም አሰዑዲ ሙፍቲ ሰዑዲ የነበሩት ናቸው። ፈታው ሼክ አብደልዓዚዝ ብን ባዝ እነዚህም አሉ። አለዚ ጠባዓትሁ መጀለት ዳዕዋ ያሳተመችው ላይ ይህንን ፈትዋ ሰጥተዋል። ወላኪን በይነሁም በጣም ሰፊ ኺላፍ አለ በዚህ ላይ ኢማሙ አህመድን የተከተሉት አይቻልም ነው ያሉት። ሙተኸልል ሙተኸልሉ ጣልቃ የገባው ለምሳሌ አንድ ሴት አርባ ቀን የምታይ ከሆነ እንትኑ ንፋሱ አርባ ቀን ከሆነ እዚህ መካከል ላይ እየጠራች ትሰግዳለች፣ ትቆማለች። መልሶ ሀይዱ ሲመጣ እንትኑ ንፋሳው ሲመጣ ንፋሳ ትለዋለች። እስከ አርባው ቀን ድረስ እዚህ መካከል ላይ የሚፈጠሩት የንጹህ ጋቦች ከምን ይቆጠራሉ? ከራሱ ከንፋሳ ይቆጠራሉ። እንደው ብትጾመው እንኳ መልሶ ሀይዱ መልሶ ደሙ ከመጣ ከአርባ ቀን በፊት መልሶ ደም ከመጣ እስከ ዛሬ የጾመችው ራሱ ደም አልቆ እንጂ የንፋሳው ጊዜ ስላለቀ አይደለም። ስለዚህ ራሱ ከንፋሳ ጊዜ ይቆጠራል። ብትጾመው እንኳ ቀዷ ታወጣለች ይላሉ ኢማም አህመድና ወሼክ አልሁሰይን እነ እብኑ ባዝ መሐመድ እንትና ደግሞ መሐመድ ኢብራሂም ሙፍቲ ሰዑድ ነበሩ። ከእንትና በፊት ከእብኑ አልዓዚዝ አዚዝ ብን ባዝ በፊት የነበሩት ናቸው። እነዚህ ደግሞ ፈትዋ የሰጡት ምንድነው? ቀዷ አታወጣውም። ከምን ይቆጠርላታል? በቃ ንጹህ ናት። በዛን ሰዓት በዛን ሰዓት የሰራችው ነገር ቀዷ አታወጣውም። 35 አምስተኛውና ሰላሳ ስድስተኛው ንጹህ ሆነችና ረመዳን ነበር ያጋጣሚ ቆመች። 36 ላይ ደመጣ ከኋላም ንፋሳ ነበረች፣ ከፊትም ያለው ንፋሳ ነው። እዚህ መካከል ላይ ያለችው 35 እና 36ኛው ቀን የቆመችው ከንጹህ ስለሚቆጠር ቀዷ አታወጣውም ምድለዋል ማን እብኑ ባዝ ሲፈታዊ መሐመድ ብኑ ኢብራሂም ሲፈታዊ ከዛሊከ ፈውዛን አልፈውዛን ፊ ተንቢሃቲ ማለት ነው። በቃ አልገባች انظر مجموعة فتاوي الشيخ محمد بن إبراهيم محمد بن إبراهيم እና وفتاوي الشيخ عبد العزيز ابن باز الذي طبعته ያሳተመችው መጀለቱ ዳዕዋ የሚባለው የህትመት ድርጅት ያሳተመው ኪታባቸው ላይ ሐሽያ እብኑ ቃሲም አላ ሸሪህ ዛድ የሚባለው ኪታብ ላይ ወድማ ጥብዕያ ለኒሳ የሚለው ላይ ወልፈታዊ ሰዕድያ ሰዕድያ ፈታዊ ላይ እነዚህ ሁሉ መሻይኾች ይህንን ያዙ። እነዚህ ሁሉ መሻይኾች ይችን ያዙ። እዚህ መካከል ላይ ጣልቃ ገብ ንጽህና ቢፈጠር በዛ ንጹህ በሆነችበት ሰዓት ላይ የጾመችው ጾምን ቀዷ አታወጣውም። ከምን ይቆጠራልና ንጹህ ነው የሚባለው። ከኋላውና ከፊቱ ምንም እንኳ ኒፋሳ ቢባል ነው። ሀይድንም እንደዛው ነው ያደረጉት። ያው ተመሳሳይ ምስል ማለት ነው። ሀይድም አንድ ሴት ስድስት ቀን ወይ ሰባት ቀን የምታይ ከሆነ ሁለት ቀን በተከታታይ ደም መጣ። ሶስተኛው ቀን ላይ ተቋረጠ። አይ ይሄ ነገር በቃ ቀረ ብላ ሻወሯን ወስዳ ሶላት ሰገደች። አራተኛው ቀን ላይ ተመልሶ መጣ። አምስተኛውም ላይ መጣ። ሶስተኛው ቀን ላይ የጾም ብትጾም ረመዳን ሆኖ አጋጣሚ ብትጾመው ቀዷ ታውጣለች አታወጣም? ይሄ ነው መሰለ ታውጣለች አታወጣም? ሲፈታ ወሃኡላ ዑለማ ምንድነው አታውጣም፣ አታወጣም። ኢማሙ አህመድ ደግሞ ምንድነው አሉት ታወጣለች። من جملة الحيض ነው የሚታየው ቁጥሩ እስካላለፈ ድረስ እንደውም እስከ 15 ቀን ድረስ ይቀጥላል ያሉት ክስተቱ ንጹህ እየሆነች ሀይድ እየመጣ ንጹህ እየሆነች ሀይድ እየመጣ zigzag እየመጣ እስከ 15 ቀን ድረስ እንጠብቀውና ጡር ጡሩ ከ15 ቀን በኋላ ኢትሃዷ ነው ነው የምንለው ነው የሚሉት። ከዛም በፊት ግን ያለው ጣልቃ የገባበት የጸዳው ቀን ራሱ ከሀይድ ጊዜ ነው የሚቆጠረው እስካላለቀ ድረስ 15 ቀን እስካልደረሰ ወይም ደግሞ ያስለመደችው ካላት እስከ ሰባት ቀን እስከ ስድስት ቀን ከሆነ ካሁን በፊት የምታየው ያ ስድስት ቀን እስከሚያልፍ ድረስ ይላሉ። ፋኢደቱን ኡኽራ ሌላ ፋኢዳ ያለው ነጥብ ጥቅም ያለው ነጥብ ሌላ قال الشيخ عبد الرحمن بن سعدي ባለ ተፍሲሩ ናቸው። እዛ አለ ትልቁ ተፍሲራቸው የዑሰይሚን ኡስታዝ ናቸው ሸኻቸው። ትልቁ ቁጥር አንድ ሸኻቸው አብዱራህማን ሳዕዲ ናቸው። ተፍሲር አላቸው እዚህ ራሱ ክታብ አለ ጀማዓ ውስጥ ማለት ነው። ቃለ ሼህ አብዱራህማን ብን ሳዕድ ረሒመሁላህ ምን ይላሉ? ፈባሀረ ግልጽ ሆነ ሚማ ተቀደመ አሁን ካለፈልን ነጥብ አነ ደመ ኒፋስ ደም ሰበብሁ ልውላዳ ምክንያቱ በመውለድ ምክንያት የሚመጣ ነው። ሰበብሁ አልውላዳ ደመ ኒፋስ ሰበቡ ፊማ ተቀደመ ካለፈው ቅርአት የምንጠቀመው ነገር አለ። አነ ደመ ኒፋስ ደም ሰበብሁ ልውላዳ ምክንያቱ ለመምጣት የዳረገው መውለድ ነው። ወአነ ልስቲሓባ እስቲሓባ ደግሞ እንደቀራ ነው አሁን ደሙን ደም ነው። አሬዱን ድንገት የመጣ ሊመረድን ለበሽታና ወነሕዊ ለመሳሰሉት ጉዳትን ይመስላል። ሊመረግን በበሽታና ወናህዌ በሽታን በመሰለ የሚመጣ መጤ ድንገተኛ ደም ነው። እስቲሃባ የበሽታ ደም ያልነው ማለት ነው። ወአነ ደመል ሐይድ ደመል ሐይድ ደግሞ ወደሙል አስልዩ መሰረታዊና ጥንታዊ ከጤንነት ጋር የተያያዘ በሴት ልጆች ላይ የተወሰነ የሆነ ደም ነው። ጊዜውን ጠብቆ የሚመጣ አደውር ሻህሪ ወይም ወርሃዊ ፔሪድ ነው ማለት ነው። ከኋላ የምንረዳው ይሄ ነው። እስካሁን ከቀራነው ላይ እሳቸው የሚሉት እስካሁን ካለፈው ላይ የምንረዳው ነገር አለ። ፈዛሀረ ሚማ ተቀደም ከባለፈው የተረዳነው ነገር አለ። ደመኒፋስ ሰበቡሁል ውላዳ ነው አይደል? ነው ይሄ እንደ ሰመራይ ተደርጎ የቀረበ ነው። በቃ ሙለኸስ ማለት ነው። እስካሁን ካልነው ላይ ደመን ለመንፋስ ምንድነው ከተባላችሁ ሰበቡሁል ውላዳ በመውለድ የሚመጣ ደም ነው። دم الاستحاضة ምንድነው? دم عارض ድንገተኛ ደም ነው። ሊመረድን በበሽታና ونحوه በሽታን በመሰለ የሚመጣ ሶስት አይነት ደሞች ናቸው አይደል? ሴት ልጆች ላይ የሚከሰቱት ወይ ሀይድ ነው፣ ወይ استحاضة ነው፣ ወይ ኒፋሳ ነው። ኒፋሳ ሰበቡህ الولادة ኢስቲሃባ ደሙን ዓሪድን ሊመረድ ወነሕወይህ ድንገተኛ ደም ነው። በቃ ድንገት ባልጠበቀችው ሰዓት የሚመጣ ደም ነው። ኢስቲሃባ ሊመረድ ለበሽታ ወነሕወ የመሳሰሉት ወድቆ መጎዳት ሲመስል وأن دم الحيض دم الحيض ደግሞ هو الدم الأصلي መሰረታዊ ጥንታዊ ተፈጥሯዊ ደም ነው ተፈጥሯዊ ደም ነው ጊዜውን ጠብቆ የሚመጣ ማለት ነው والله አለ انظر كتاب ارشاد اولي البصائر والالباب من يبالو كتاب اكتو لاي ما يتصل عنه يالونه صفحة جزء حارة سلاي ايهن التصوصة ايهن التصوصة من؟ من؟ يا شيخ عبد العزيز بن بازنا محمد بن ابراهيم فتاوي ما نبعث حتى مولاي المتفلقون መጀለሱ ዳዕዋ አንደኛው ቮሊዩም 44ኛው ገጽ ላይ የእንትናም ሁለተኛው ቮሊዩም 102 ገጽ ላይ ፈታዊ ሼክ መሐመድ ብን ኢብራሂም ቮሊዩም ሁለተኛው ሙጀለድ ላይ 102 ገጽ ላይ ታዩታላችሁ። የሼክ አብደል አዚዝ ብን ባዝን ደግሞ አለዚ ጠባዓቱ መጀለሱ ዳዕዋ አንድ volume one ላይ አርባ አራተኛው ገጽ ላይ ነው የምታዩት። ምን መሰላችሁ? አለዚ ጦባዓቱ መጀለቱ ዳዕዋ ብሎ ህትመቱን የነገረን ለምንድን ነው? በተለያዩ ማተሚያ ድርጅቶች ታትሟል። በሌላ ማተሚያ የታተመው መቶኛው ገጽ ላይ ሊሆን ይችላል። እዚህ ደግሞ بالطبعة التي طبعاته مجلة الدعوة 44ኛው ገጽ ላይ ነው። በሌላ በታተመው ላይ ብትፈልግ 44ኛው ላይ የታለ እንዳትል እዛ 44ኛው ገጽ ላይ ኪታቡ ሶላት የሚል ሊሆን ይችላል ያለው ግልጽ ያደረገላችሁ ለዚህ ነው። በተለይ ባሳተመው ብለህ ትናገራለህ። መጅሙዕ አልፈታዊ ካልክ መጅሙዕ አልፈታዊ ብን ተይሚያ አዎ መጅሙዕ አልፈታዊ ብን ተይሚያ الذي طبعته مجلة السنة أو مجلة الدعوة أو مجلة دار البيان أو مجلة دار الأرقم እያላችሁ እንትኑ የህትመት ድርጅቱ ይነገራል። የግድ ገጹ ምን እንዳል እንዳይዘበራረቅ ማለት ነው። ለምን እንዳትሉ ሌላም ኪታብ አለ ሐሺት ኢብኑ ቃሲም አለ ሸርህ ዛድ አንደኛው ቮሊዩም አራት መቶ አምስተኛው ገጽ ላይ والدماء الطبيعية للنساء ተፈጥሯዊ ደም ለሴቶች የሚል ደግሞ ሰሒሳ ገጽ ላይ 55 እስከ 66 ይሄ volume ስለሌለው ነው። ቮሊዩም ስለሌለው ዝም ብሎ አንድ እንደዚህ አይነት አንድ ብቻ ነው። ስለዚህ ከ55 እስከ 56 ገጽ ላይ ማየት ትችላለህ እያሉ ነው። አድማኡ ጥብዕያ ተፈጥሯዊ ደም ለኒሳ የሚል ኪታብ አላቸው። እዛም ላይ ወልፈታው ሰዕድያ ፈታው ሰዕድያም ላይ 137ኛው ሰሒሳ ላይ ትመለከታለህ። ይሄም ማለት ነው። እንትን የለውም ሙጀለድ ስለሌለው መጀመሪያው ሙጀለድ ይህን ያህል ላይ አላለም። የላቸውም አንድ ወጥ ኪታቦች ናቸውና ማለት እሺ ኢዛ ሱኢልቱም አልሙተኸልል አልሐኢዱ የሚል እንትን ደግሞ የኡሰይሚን እንትን አለ እዚህ ፈታዊል ሐኢድ እዚህ መስጊድ ራሱ አለ። በጣም ብዙ እንትን ነው የመጣው እንደው በጣም ብዙ ፍሬ ነው የመጣው ያለው እዚህ ያለ እሳቸው ሁለቱንም እንትን ያመጣሉ። ያንኛውን ነው ራጅህ የሚያደርጉት። قال الشيخ عبد الرحمن بن سعد ايه ገባን تناولوا الحبوب تناولوا الحبوب كنين መውሰድ ሁቡብ ማለት ኪኒን ፍሬዎች ማለት ነው። ኪኒን መጠቀም ጥያቄ እንዳታበዙ። ኪታቡ ኢርሻድ ኡሉል በሳኢር ወልአልባብ የማን ኪታብ ነው? የማን ኪታብ ነው? ኪታቡ ኢርሻድ ኡሉል በሳኢር ወልአልባብ የማን ኪታብ ነው? ተናውሉል ሁቡብ ኪኒን መጠቀም ላበእሰ ችግር የለም። አንተ ተናወለ المرأة አንድ ሴት ልጅ ልትጠቀም ማይምነዑ አንሃ ከሷ የሚከለክል ኑዙለል ሐይድ ሐይዷ መፍሰስን የሚከለክል እንትን ኪኒን መውሰድ ትችላለች። ወጃኢዝ ይበቃላታል። ዑለማዎች ፈትዋ አድርገዋል። እንትና ግን በጣም ነው የሚቆጡት። አሁንም ራሱ ፈታውል ሐኢድ የሚላለ ፍየት እንትና የሼክ ሁሴን በጣም ነው የሚቆጡት። እባካችሁ የእንትን ፔሬዳችሁ ይዛባል። በቃ ሸሪዓው ውስጥ ራሱ የተምታታ ህይወት ትመራላችሁ ይላል። በጣም መጥፎ ነው። ጊዜውን አሳልፎ በመጣ ቁጥር የሆነ ሰውነት ላይ ተጽዕኖ አለው፣ ይከለከላል። ዑለማዎች ፈትዋ ሰጥተዋል፣ ችግር የለም። በጤንነት ላይ ላያመጣ ይችላል። በደም አመጣጥ ላይ ግን የሆነ እንትን ያደርገዋል። የተዛባ እስከዛሬ ያላስለመደችው ነገር ነው። ከኪኒን ከመውሰዷ በፊት ሰባት ሰባት ቀን የምታይ ከሆነ ከወሰደች በኋላ ወይ አስር ቀን ከፍ ይላል ወይ ሶስት ቀን ይወስዳል። ካልጠበቀችው ሰዓት ደግሞ ድንገት ይመጣል። ይሄ ራሱ አንድ ለእርግዝና ወይንም ለትዳር ህይወት አስኪኝ ነው። የሆነ መጠበቅ ያለብህን ነገር እንዳትጠብቅ ያደርጋል። ብዙ ጉዳት አለ። ኑሮ ውስጥ የሌሉ ሳይሆን ኑሮ ውስጥ ያሉ ሰዎች ሴቶች ይጎዱበታል። ማለት ጊዜያቸውን ጠብቀው በዚህ ሰዓት ማርገዝ አለብኝ፣ ጊዜውን ጠብቄ ማድረግ እችላለሁ ምናምን ለሚለው ጊዜ አቆጣጠር አይጠቅማቸውም። ጉዳት ያዛባል በጣም ስለዚህ ከችግር የለም አንተ ተና ወለል መርአ አንድ ልጅ ብትጠቀመው ማይምነዑ የሚከለክልን ብትጠቀም አነሃ ከሷ ኑዙለል ሐይድ ሐይድ መፍሰስን የሚከለክልን ነገር ብትጠቀም ትችላለች። ኢዛ ካነ ዛሊክ ከሆነ ላይድሩ የማይጎዳ ከሆነ ለሲሐቲሃ ጤንነቷን የማይጎዳ ከሆነ ሸጥሃ ሸጥሃ እኛ ግን አግኝተንበታል እያሉ ነው። በጣም ይጎዳሉ እያሉ ነው። እውነት ፈተዋቸው ላይ አንቡ ማንበብ ትችሉ አልመጣ አልሀይድ አለ አለች ስልሳ ጥያቄዎች ሲቲነ መስአለ ሐውለ አልሀይድ በሀይድ ዙሪያ ወደ ስልሳ ነጥቦች አስቀምጠዋል። ፈኢዛ ተናወለትሁ አንድ ሴት ልጅ ከተጠቀመችው ፈኢዛ ተናወለትሁ ከተጠቀመ ከኋላ ምግብ ከተለ ላበእሰ ችግር የለም ችግር የለም አንተ ተናወለ ልትጠቀም አልመርአቱ አንድ ሴት ልጅ ልትወስድ ልትጠቀም ምን ልትጠቀም ማይምነዑ የሚከለክልን አነሃ ከሷ የሚከለክልን ነገር ምን ኑዙለል ሐይድ ሐይዷ እንዳይፈስ ቀጥ የሚያደርገውን ነገር መጠቀም ትችላለች ለአንድ ወር ያክል ረመዳን ሲገባባቸው እንደዚህ ያደርጋሉ። በረመዳን መካከል ከማፈጠር ይልቅ ከህዝቡ ጋር አብሬ ጾሜ ብሬ ከእንትን ኢድን ብትጠቀም ይሻለኛል ብላ እንትኗን ሑቡብን ብትጠቀሙ ትችላለች። ፍሬውን በመርፌም የሚወሰድ ይሁን በፍሬም የሚወሰድ ይሁን አብዛኛው በሑቡብ ነው የሚዘጋጀውና ነው የሀይድ መከላከያ የእርግዝና መከላከያ አብዛኛው ጊዜ ያሉት የሚጠቀሙት በእንትን ስለሆነ በኪኒን ስላለ በመርፌም አለ የለም አይደለም አለ ሁለት የግድ ሆቦብ ላይ ብቻ አጥሩ ኪኒን ላይ ብቻ አይደለም ያጥሩ በመርፌም ሊወሰድ ይችላል لا بأس ምንም ችግር የለም أن تتناول المرأة አንድ ሴት ልትጠቀም ማያምነው አንሃ ከሷ የሚከለክልን ነገር ንዙል አልሐይድ ሀይድ መፍሰስን የሚከለክል ነገር ብትጠቀም ትችላለች إذا كان ذلك ይህ መጠቀሟ ካልሆነ ከሆነ ከሆነ ይህ ከሆነ ላይ ያድሩ ጉዳት የማያመጣባት ከሆነ አለ ላይ بصحتها በጤንነቷ ዙሪያ ጉዳት የማያመጣ ከሆነ ትችላለች ክኒኑን መጠቀም ክኒኑን መጠቀም ምን ለማድረግ ነው ያለው አይደል መፍሰስን የሚከለክል ነገር ማለት ነው ቀጥ ያደርገዋል ሐጂ ሲሄድም እንደዛ ያደርጋሉ ስሜት ወይ አስራ አምስት የሆነ ክፍተት ካለ ሀይድ ከሆኑ ጧፍ ላይ ሊከለከላቸው ይችላል። ጧፍ እንዳይቀርብን ይሉና መካ ሲገቡ ይወስታል። አንድ ወር ያክል ሰላም ይሆናል። ምንም ሳይመጣ ወር ሁለት ወር ሊዘጋም ይችላል። ያ ደግሞ ኋላ ላይ ያዛባዋል። የመድኃኒቱ ጊዜ ሲያልቅ በቃ የነበረ ተረብሾ ነው የሚመጣው። ጊዜውን አይጠብቅም። እንደዚህ ጤንነት የማያዛባ ከሆነ በጃኢዝ አጋጣሚ አስተካክለውት ከሆነ ማለት መድኃኒቱ እያደረ እየተስተካከለ ሊመጣ ይችላል። ፈኢዛ ተናወለትሁ ከተጠቀመችው ወምተና አልሐይዱ ሐይዱ ቀጥ ካለ አንሃ ከዚች ልጅ ፈኢናሃ ይህች ልጅ ተሱም ትጾማለች፣ ወተሰሊ ትሰግዳለች፣ وتطوف ትጠውፋለችም ካዕባን ويصح ذلك منها ይበቃላታል ደግሞ አይ በዚህ time እኮ ሀይድ የሚመጣበት ጊዜ ነው ብላ አስባ ምንም እንትን በቃ ጾም ምናምን አታቋጣ አንልም። ምን ታደርጋለች? بحكم ሲሃ ነው በቃ بحكم طاهرة። እንደ ንጹህ ሴት ነው የምትንቀሳቀሰው። ምንም ተገድቦ እንኳ ቢሆን كغيرها እንደ ሌሎች ምን طاهرات ንጹህ እንደሆኑ ሴቶች ነው ሁክሙ ፈኢዛ ተናወለቱ ፈኢዛ ተናወለቱ ከተጠቀመችው ክኒኑን ከወሰደችው ወይ መርፌውን ከወሰደችው ወምተና አልሐይዱ ሐይዱ ቀጥ ካለ ከቀረ አንሃ ከዚች ልጅ ፈኢንሃ ይህች ልጅ ተቁም ትጾማለች ወትሰልይ ትሰግዳለች ወተጡፉ ከዕባንም ትጠውፋለች ወየስሑ ዛሊከ ሚንሃ ከሷ ይቻላል ይሄ ከገይሪሃ እንደ ሌሎች ምን ጣሂራት እንደ ንጹህ ሴቶች ነው የምታደርገው ማንኛውንም ቁርአንም ትቀራለች ትነሳለችም ተባባል። ይሄ ግልጽ ነው። እየገባችሁ ነው የምንቀራ ሁክሙል ኢጅሃብ ማስወረድ ውርጃ ማለት ነው። ሁክሙል ኢጅሃብ ሁክሙል ኢጅሃብ ማስወረድ ውርጃ። ይሄ ሁክም ምንድን ነው? አየቱሃል ሙስሊማ አንቺ ሙስሊም ልጅ ሆይ እያሉ ነው። እነኪ አንቺ ሙዕተመነቱን ታማኝ ነሽ። ሸሪዓን በሸሪዓው ታማኝ ነሽ። አላህ ታላቅ አደራ ሰጥቶሻል። አየቱሃል ሙስሊማ አንቺ ሙስሊም አየቱሃል ኡኽቱል ሙስሊማ እንጨምርበት ሙስሊም እህቴ ሆይ አየቱሃል ሙስሊማ አንቺ ሙስሊም ልጅ ሆይ እነኪ እነኪ አንቺ ሙዕተመነቱን ታማኝ ነሽ። አደራ አለብሽ። ሸርዓን በሸሪዓ አደራ አለብሽ። የሙናፊቅ ባህሪ እንዳትላበሽ እዛ እቱሚና ካን መሆን የለበትም። እየተዋል ሙስሊማ እነኪ ሙእተመና ታማኝ ሸርዓን በሸሪአው አላህ አደራ አስቀምጦብሻል። አላማ ኸለቀ አላሁ አላህ የፈጠረውን ፊረሒኒኪ በማህፀንሽ ውስጥ የፈጠረውን ነገር አላህ አደራ ጥሎብሻል። ሚነል ጽንስ ፈላ ተክቱሚ እንዳትደብቂ እንዳትደብቂ ተደብቀሽ ተሰወረሽ አደጋ እንዳታደርሽበት ሁክም ይሆናል። ፈላተክቱሚ እንዳትደብቂ። ምን አይነት አካሄዳላቸው ደግሞ መሰለ ሌላ ሳያገቡና ሲፋቱ ከዚህኛው አርግተው መጥተው ሊሆን ይችላል። ወይንም የለም የለም በቃ አላየሁም። እዛኛው ጋር ቶሎ ታገባለች ያንኛውን የዚህኛውን ጽንስ ይዛ እዛኛው ጋር ትገባለች። ወይ ዒዳችን አልቋል ይላሉ ታለ አላህ ተአማኝነት ሰጥቷቸዋል። time ኣቸውን ተረዳቸውን የሚያውቁት እነሱ ናቸው። በዚህ ስውር የሆነ ኒካህን የሚያክል ግዙፍ ዓለም ለነሱ አደራ ተሰጥቷል። ምን ዒዳ ማለቅ ማለት በጣም ትልቅ ነገር ነው። ከዚህኛው ተፈታ እዛ ሂዳ ዒዳዋን ስትጨርስ ሶስት ጥሁር አይተሽ ነው ሶስት ሀይድ አይተሽ ነው። አዎ ማንም ይሰማታል። ምስክር አምጪ የለም። እሷ ብቻዋን ተሰሚነት ታገኛለች። ይህ ትልቅ አደራ ነው። አዎ አይቻለሁ ትላለች። እርግዝም ልትሆን ትችላለች፣ ጸንሳ ልትሆን ትችላለች። ዝም ትልና ደብቃ እዛኛው ጋር ትሄድና ግንኙነት ቶሎ ፈጥና ታደርጋለች። ሲረገዝ የማን ነው ይባላል የሁለተኛው ባል ነው የሚባለው እንደዚህ አይነት ድብቃ ሽወዳ በጣም ያደርጉታል ሴቶች በጣም የተካነ እጅግ ይሄ አንድ من المسلمة والمؤمنة والتقية التي تريد أن تدخل الجنة أو أن تلقى ربها بسلام አታደርገውም ከጌታዋ ጋር በሰላም የምትፈልግ መገናኘት የምትፈልግ ሴት አታደርገውም አትደብቅምም አታስወርደውም የተፈጠረ ነገር ይፈጠር እንጂ ጂሃድ እኮ ማለት ከነ ህይወት መቅበር ማለት እኮ ነው። ማስወረድ ማለት ሰው ገላለች ማለት ነው። በሰው ካሳ ነው የመልቂያም አላህ ፊት የሚቀርበው። ደግሞ የመጀመሪያው አላህ ፊት የሚቀርበው ሀቅ ምንድን ነው? በሰው ዙሪያ ጅማ ነው አይደል? ደም ነው። በአላህ ሀቅ ደግሞ ሶላት ነው የሚቀርበው አላህ ዘንድ። የዛን ሰዓት ማዛ ትውጅድ አማን አላህ ይህ ብዛት በጣም የሚጠቀሙን ነገር ስላለ ነው። ዝግናኝ ነገር ነው። أيتها المسلمة أنت مسلمة هتوهي يا جزاكم توبة ما أدري مين فرد أتوب على أفعال أي أيوة. كهم بهالا هذي كلهم كأنه جنة أيتها المسلمة لما تنتكلم أيتها المسلمة أنت مسلمة هتوهي إنك أنت مؤتمنة تامانية شرعا بشريعة تامانية على ما خلق الله الله بفتره في رحيمك ما تنشو من الحمل أنت تامانية ፈላ ተክቱሚ እንዳትደብቂው እንዳትሸውይ እንዳትደብቂው ደብቀሽ ወደ ሌላ ባል ጋር ይዘሽ እንዳትገዢ ደብቀሽ ደግሞ እንዳትገሊው ህፃን ልጅ በኪኒን በመርፌ ይመቱታል አናተናል እንደዛ ነው የሚመስለው قال الله عز وجل ሀያሉ ጌታ እንዲህ ይላል ولا يحل لهن ለሴቶች አይበቃላቸውም አየክቱምነ ሊደብቁ ማ خلق الله አላህ የፈጠረውን ሲአርሐሚህነ ማህፀኖቻቸው إن كنا أولاد كهون يؤمننا بالله فالله أن يامنوا كهون واليوم الآخر ومن الرحوم عالم وملائكتي وكتبها إلم من العاشر بالله بأ الله لنا وفي اليوم الآخر يوم الآخر مالك هيلم يا مزاج مكناتهم كل الحطاء يتي ظهروا في ذلك اليوم يزان ألكن الظهار يوم تبلى السرائل يسترو سلو ظهر من قبة عالم أصري بالزين يزان قبل كسارة هل المسايبة عالم يزيهن يانك أنت በዛ ቀን ያመነ እነሳልህ አለ ታሪኩ ፈአላህ ያመነ ሁለት ቢዝ አክብር በጣም አስፈሪዎች ናቸው የምናሉ እዚህ ነው ሁለቱን በጣም ይጠቀማቸው ولا يحل أيضا قبلهن لسيت لجوت أيقتمن لدبقوا ما خلق الله الله يفكرون في أرحامهن ما هتأنا تسوي ما هتأنا وش مانا أرحام جمع رحيم الأرحام بزن سيتو سلوهم أرحام بلا نصام لك أرحام مالا من دنس አቅኖቻቸው ውስጥ ማለት ነው። እንኩነ እውነት ከሆኑ ዩእሚንና የሚያምኑ ከሆነ ቢላህ በአላህ እምነት ካላቸው ወለምን አኺር በመጨረሻው ዓለምን ከአላህ ጋር እንገናኛለን፣ የመልካማ በዕት አለ፣ ትንሣኤ አለ፣ መቃብር ውስጥ ጥያቄ አለ ካሉ ይህን እንደ አይበቃላችሁ አይበቃላችሁ። ለአንድ አማኝ የሚያደርገው ይህ ባህሪ እምነቱ የተዳከመ ሰው ነው ማለት ነው። በቃ ከዚህ ጀርባ የምናውቀው ነቲጃው ይሄ ነው። ወላ ተህታሊ እንዳትሸውድ እንዳታታልሉ ወላ ተህታሊ ማጭበርበር አትጠቀሚ አደራሽን ወላ ተህታሊ ዘዴ እንዳትጠቀሚ እንዳትሸውጂ እንዳታጭበረብሪ ማለት ነው ያል ማለት ወላ ተህታሊ አላ እስቃጢ እሱን ለማውረድ ዘዴ እንዳትጠቀሚ ለማስወረድ ኢክታጥ ማለት መጣል ማለት ነው ማስወገድ ማለት ነው ከማህፀን ውስጥ ጥርግ አድርጋ ለማስወገድ የሚጠቀሙት ነገር አላቸው ዘዴ ሱብሃንአላህ من يقوم امام الله يوم القيامه ወንጀል ሰርቶብታለሁ አይባልም ልጅ የሰራነውን መቶበት አለብን ሰርቼቶበታለሁ ግን የለም አላህ በጣም ብልጦችን የፈጠረ ጌታ ነው ስናደርገው ኑር ይሆናል አይታወቅም በዛው ደም መጥፋት የሚሄዱ ይኖራሉ እኮ ማህፀናቸው ይበላሻል ብልሽት ይፈጠርበታል አላህ የሆነ ነገር ይልካል ብቻ በሚለው ያቀበታል እንዴት ማድረግ እንዳለበት አዚዙን ዙንቲቃም አያልና የበቀል ባለቤት ነው ሸዲድ ሸዲዱል ዒቃብ ዘንቲቃም ነው ማለት እኮ በጣም አርግ አደገኛ አገላለጽ እኮ ነው። በቀል ለበቀል የተካነ ነው እሱ እንዴት ማድረግ እንዳለበት ያውቃል። እዛው ኪኒኑን አስወርዳለሁ ብላ አስበቅ ትላለች የሚታወቀው ደሟ እንዳያቋርጥ በቃ እንዳለ ቱቦውን ክፍት ያደርገዋል ይመራል። ታሳ አንድ በላል በሽተኛ ነው የሚቀሩ የሉም ድጋሚ እንዳያረግዙ ማህፀናቸው ይበላሻል። አይታወቅም። ብቻ ለማንኛውም ከአላህ ጋር ጦርነት መክፈት በጣም ዘግናኝ ነው። ወላ ተህታሊ ፌክ እንዳትጠቀሚ እንዳትሸውድ። አንደኛ መጀመሪያ መጠንቀቅ፣ ትልቁ ዘዴ መጀመሪያ መጠንቀቅ። በቃ መጀመሪያ መጠንቀቅ፣ መጀመሪያ ላይ ጥንቃቄ ማድረግ። ከተፈጠረ በኋላ ግን ሌላ ነገር ውስጥ መግባት ወላ ተህታሊ አላ እስቃጢ ለመጣልና ለማስወረድ ዘዴ እንዳትጠቀሚ። ወላ ተህታሊ ምንድን ነው እ ሽወዳ ሌብነት አለባት። እቺ ዘዴ ብቻ አይደለችም። ለመሸወድ ለማጭበርበር ዘዴ መጠቀም ማለት እህቲያል ማለት ነው። አላይስቃጥህ ለማስወረድ ምን ለሐጀብ አንድ የሚጠቀሙት ደግሞ አለ ሴቶች ትዳር ዓለም ውስጥ ገብተው እንዳያረግዙ ምን ይጠቀማሉ? ሲኒን ይጠቀማሉ። ቅድመ ሱብሃንአላህ አንደኛው ትልቁ ጦርነት አሁንም ይሄ ነው። እንዳያረግዙ ይሄን ይጠቀማሉ። ላለማርገዝ ማለት ነው። ከባሏ ሳታስፈቅድ እድሜ ሳታደርግ ምን ሳይደረግ ፕሮግራም ሳይኖረው ይሄን ነገር ይጠቀማሉ፣ ይሸውዳሉ። እርግዝና እንዳይመጣ ባሏ እኮ አያውቅም። አረጋለች ብሎ እሱ ይጓጓል አይደል? እነሱ ይሄን ይጠቀማሉ። ሀዳ ያሉ ላይ የሆነ ያስቃል። ዋ ዋ አትሳቅ፣ እንዳታጋጥም አታስታውቅም። መንሷ በፊቷ አታስታውቅም። ረሂማ ከአናህ ሙእሚነቱን ተቅያ ጥሩ ሴት ሆና ነው የምትቀርብ ስትቀርብ ኋላ ነው መበላትን የምታውቀው። ዱዓ አድርግ ወላሂ እክነ ዱዓ አድርግ። መላኢካ ሆና ነው የምትቀርብ ስትቀርብ እጇ እስከምትገባ ሰማህ። ባባህ እንደቶ አልኩ ዱዓ ማድረግ ኢንሻአላህ። አንድ እነሱንም አላህ እንደዚህ አይነት አስተሳሰብ ጥሩ አይደለም። ወላድ መሆን የቤተሰብ ፕላን ምናምን የሚባል ነገር የለም በሸሪዓችን አይታወቅም። ውሸታቸውን ነው። نحن نرزقكم وإياهم እያለ ነው። የሚወለዱትንም እናንተንም ወደ ምድር ስናመጣ ሲሳ ያስይዘን ነው የምናመጣው እያለ ነው። ጠቅላይ ሚኒስትሩን ካሉት አለ አንድ ልጅ ሲመጣ አፍ ብቻ አይደለም ይዞ የሚመጣው እጅም ይዞ ይመጣል መሰለህ። ይህ እንኳ እዚህ እንኳ ተናገሩ የተባለ ምን አልሰማችም? ይሄን የቤተሰብ ፕላን ምናምን እያለ NGO የሚያወጣው አባባል ዝም ብሎ ነው። በሚወለድህ ሲመጣ ምን ይዞ ነው የሚመጣው? የሚሰራበትን እጅ ይዞ ነው የሚመጣው። ይህ እዚህ አባባል ተመልከት። እዚህ ያለው አባባል ነው። አላህ ደግሞ ቁርአን ቀድሞ ነግሮናል። እኛ የምንደነቀው በዚህ ነው። አላህ ቀድሞ ነግሮናል። ሲሳዩ ሰው በበዛ ቁጥር ቴክኖም እየበዛ ነው። አንዲት መሬት አንድ ኩንታል የሚወጣላት በሁለት ኩንታል እንድትመረት ምን ምን ማዳበሪያ ይመጣል። ምን አይደለም እሱ የሚበላ አይደለም የጠፋው አንድ ሙእሚን እሺ ወላ ተህታሊ እንዳት ማጥበርበሪያ እንዳትጠቀሚ ዘዴ አትጠቀሚ አላ ኢስቃጢ ጽንሱን ለማስወረድ ወተኸሉስ ሚንሁ ከሱ ለመገላገል ቢአይ ወሲላ በማንኛውም ዘዴ ለመከላከል ለመገላገል አትሩጥ። ተኸሉስ ማለት መገላገል ማለት ነው። እድት ማለት ከሱ ውፍ ሸክም ይገላገላለሁ ብሎ ኪኒንም ትውሰድ። ሌላ ምን ይጠቀማሉ? አንዳንድ መርዝ ሳሙና ምናምን አጃ ምንድን ትጠቀሙ ሌላ አለ አለ ለራሱ ለመሞት የሚወስዱት አለ ምን ነበር በረኪና የሚጠቀሙ አለ አክሰሩን በረኪና ነው የሚጠቀመው እነዚህ ኋላ ቀሮች ናቸው በጣም ኋላ ይቀሩ በረኪና የሚጠቀሙ አለ ማደራ ወላ ተህታሊ አላ እስቃጢ እሱን ለማስወረድ ዘዴ አስፈልግም ወተከሉስ ምኑ ከሱ ለመገላገል ቢአይ ወሲላ በማንኛውም ዘዴ በማንኛውም ዘዴ ለመገላገል አትሯሯጭ ፈኢነ الله سبحانه الله ረኸፈ ለኪ አግራብቶልሻል እኮ አላህ አላህ ነፍሰ ጡር መሆንሽን በመመልከትና ሚዛን ውስጥ በማስገባት ረኸፈ ለኪ ለአንቺ አግራብቶልሻል ብልሷ አፍጥሪ ብሏል ጾም ላይ። ይሄ ማለት ትኩረት ሰጥቷል ለሴቶች ማለት ነው። በጽንስ እንደሚደክሙ ስቃይ እንደሚደርስባቸው ስለሚያውቅ በጾም አፍጥሩ፣ እንደዛ አድርጉ፣ ነፍሰ ጡሮች እናንተ ባሎች ደግሞ ነፍሰ ጡሮች በሚሆኑበት ሰዓት ብዙ የሚደርስባቸው ነገር አለ። የማያምር ነገር ያምራቸዋል። አፈርም ያምራቸዋሉ ለመብላት። በጣም ብዙ ነገር የዛን ሰዓት ይነጫነጫሉ፣ ለቅሶ አለ፣ አንተን አለይህ ሊሉ ይችላሉ። በጣም ብዙ ነገር አለ፣ ይበሳጫሉ። የዛን ሰዓት አንተ ጸባይኛ በቃ ከአነከ አርድ መሬት ሆነህ ነው መሰለህ። አይ እንግዳ እንዳትሆን መጀመሪያ ልጅ ላይ እንግዳ ትሆናለህ። አሁን ሳይመከር ሁለት ሶስተኛው ላይ ይገባል። መጀመሪያ ልጅ ላይ ግን እንግዳ ስለምትሆን እስከ መሳፋት እኮ ትችላለህ። እንዴት እንድትለኛለች እንደፈለገች ብታለቅስብን አንተ አባብለ በጨለማ ሂዶ አፈር የሚያመጡ ምክንያቱም ይሄ ብዙ አይነት ባህሪ ስላለ ፈተሐመል እሺ እሺ ወላ ተህታሪ አላ ኢስቃጢህ ለማስወረድ አትሯሯጭ። ወተቀሉት ምን ከሱ ለመገላገል በአይ ወሲላ በማንኛውም ዘዴ አትጠቀሙ። ኪኒንም ይሁን መርፌም ይሁን በረኪናም ይሁን ማንኛውም ክልክል ነው። በቃ ክልክል ነው። ፈኢነ አላህ ሱብሓነሁ ረኸሰ ለከ አግራቶልሻል ቢልፍጣር አፍጥሪ ብሎ ረመዳን በረመዳንም ታፍጥሩ ብሎ አላህ ፈቅዷል። ኢዛ ካነ ሶሙ ጾሙ ከሆነ የሶቆ የሚያስቸግር ከሆነ አለይኪ በአንቺ ላይ የሚያስቸግር ከሆነ አለይካ አይደለም እሺ እሺ አለይከ ብንል ይሄ ምንድን ነው አለይከ ማለት ለሙዘከር ነው የሚሆነው አንተ ስለማታረግ አለይከ ብለን ነበረው እዚህ ቦታ ላይ የሌለ ስህተት ነው የሚሆነው። ሻል ሲሃለት ልሐምል በጽንስ ሰዓት በጽንስ ጊዜ ኢዛ ካነ ጾሙ ጾም ከሆነ የሱቁ አለይኪ በአንቺ ላይ የሚያስቸግርሽ ከሆነ ሲሃለት ልሐምል በጽንስ ሰዓት በእርግዝና ሰዓት አው ካነ ጾሙ ወይ ጾሙ ከሆነ የዱር ጉዳት የሚያመጣ ከሆነ ቢሐምሌኪ ጽንስሽ ላይ ጽንሱ ላይ ጉዳት ይደርሳል ካልሽ አሁንም አቅኒ ተብሎ ተፈቅዷል። አላህ ፈቅዷል። በራስሽ ላይ ከፈራሽ ጉዳትን በጽንስሽ ላይ ከፈራሽ ጉዳትን አጥሪ ብሎ አላህ ተጥሏል። ይህ ማለት ቁጥር ውስጥ ከፍቶሻል፣ በቃ ያለ ነገር ነው። አደራ አደራ። ወኢነማ ሻአ አሁን ተንሰራፍቶ የምናየው ፊ ሀዘል አስር በዚህ ዘመን በዚህ ዘመን እጅግ ሻአ ከአነሁ ሐላል ወከአነሁ ጠቢዓቱል ኢንሳንያ የትውልድ ባህሪ ሆኗል። ምን አመልያት ልእጅሃድ የማስወረድ ስራ ማለት ነው። አመልያት አመልያት ማለት በሕክምና የሚካሄደው ነው። من عمليات الإجهاض የማስወረድ የውርጃ በቃ ስራ ተግባር عمليات الإجهاض هذا عمل محرم ارمي هنا تكبر عمل محرم ارمي هنا تكبر وإنما شاء ተንሰራፍቶ የምናየው ተስፋፍቶ ሻአ ማለት ምንድነው? ተሰራጭቶ ተስፋፍቶ የምናየው في هذا العصر بزين زمن أي في هذا الزمن ما من عمليات الإجهاض لما تورد ترى عمل محرم إرمة هدبارنا فتعم حرم عند حالة لا تجيب تتمثل عند حالة كأنه حالة كأنه حالة ورجع وإن كان الحمل وإذا كان الحمل ورجعوا إلا إياه مثل مريا ورلاي أه أه ሁለተኛ ወር ላይ ሶስተኛ ወር ላይ አራተኛ ወር ላይ እያል ሁክም አለ። ዑለማዎች ራሳቸው ፈጥተዋል። እንመልከት። ወኢዛ ካነ አልሐምሉ ጽንሱ ከሆነ ቀድ ኑፊኸት ፊህ ሩሑ ነፍስ የተነፋበት ከሆነ ይህም ማለት ከስንት በላይ ነው ብለናል? ከሰማንያ አንድ በላይ ኸልቀል በሸሪያ የሰው ልጅ እንትን ነው አይደል የሚኖርበት የሰው ልጅ ቅርጽ መያዝ ይጀምራል። ነፍስ የሚነፋው በስንት ነበር ያልነው? አርበዒነ ላይ እ እ በመቶ ሀያ አርበዒነ ኑጥፋ አርበዒነ አለቃ አርበዒነ ሙጥፋ ስንት ማለት ሶስት አርበዒን መቶ ሀያ ከዛም በኋላ ثم يرسل الملك ነው የሚለው አርበዒነ ላይ ይጅመዑ አሐዱኩም ፊ በጥኒ ኡሚሂ እያለች እየተናገረ ወለዲ ነፍሲ ቢየዴ يجمع إن أحدكم يجمع خلقه في بطن أمه يكون نطفة أربعين يوما ثم علقة مثل ذلك ثم مضغة مثل ذلك ثم يرسل إليه الملائكة فيؤمر بنفس الروح እና فيؤمر بأربع أشياء አይደል بأجله وبعمله شقي أو سعيد ورزقه እነዚህ አሉ አው ከማ ቃለ ረሱል አለይሂ ሰላቱ ወሰላም ከመቶ ሀያ ቀን በኋላ ነው አይደል? መቶ ሀያ ቀን ማለት ስንት ወር ነው? አራት ወር። ከአራት ወር በኋላ ነፍስ ነፍስ ይነሳበታል። ከሰማንያ አንድ ቀን በኋላ ደግሞ ተፈጥሮ ቅርጹ መያዝ ይጀምራል። ያንኛው ቅርጽ ነው። ሰማንያ አንድ በኋላ በሶስት ወር ምናምን አክሰሩ በሶስት ወር ነው ቀኑ ቀነሰ ካልን ሚኒመም መነሻው በሰማንያ አንድ ይጀምራል። ቅርጽ መውጣት ማለት ነው። እጁ፣ አፍንጫው፣ እግሩ ምናምን ይህ መዘረጋጋት ይጀምራሉ፣ መብቀል ይጀምራል ሰውነቱ ላይ ያ ኸልቅ ነው፣ ተፈጥሮ ነው። ከሰማንያ አንድ ቀን መነሻው ነው። በሶስት ወር አብዛኛው ጽንስ በሶስት ወሩ ሙሉ ቅርጽ መያዝ ይጀምራል። በአራተኛ ወር ምን ይደረጋል? ነፍስ ይነሳበታል ማለት ነው። ቅርጹ በደንብ ተስተካክሎ ያልቃል። ነፍስ ይነሳበታል። አልተግባባን? ለሕክምና ራሱ አረጋግጦታል። የሚገርም ነገር እንጂ ከዛም በፊት ነፍስ የለም። ስለዚህ ወኢዛ ካነ አልሐምሉ ጽንሱ ከሆነ ቀን ኑፊኸት ፊሂ ሩሑ ነፍስ ተነፍቶበት ከሆነ አራት ወር ደርሶት ከሆነ ወማተ ከሞተ ይህ ጽንስ ቢሰበብ ልእጅሃር በማስወረድ በኪኒን አስነስተውን ይመስል ወይ በመርፌ ተመርሶን ተመርዞን ይመስል ቢሰበብ ልእጅሃድ በማስወረድ ምክንያት ከሞተ ፈኢነ ዛሊከ ዩዕተበር ይህ ይቆጠርባታል። ቀተለ ሊነፍስ አንድ ሰው ገላለች። በቃ አንድ ሰው ገላለች። አንድ ሰው የገደለ ሱብሃንአላህ አንድ ሰው ነፍስ እስካልገደለ ድረስ ብዙ ሰዓት ምን እንደሚል እድኑ ላይ ተዝናንቶ መኖር ይችላል ማለት ነፍስ የገደለ ሰው ግን ሱብሃንአላህ እንቅልፍም የለውም። በአራት ወር ያስወረደች ሴት እንቅልፍ ቢወስዳት ለአለሁ ላቱሚኑ ቢልአኺራ እማታምና ተስፋ ሰላም ይኖራታል። ዘጠናም ልትገለጽ ትችላለች። ብቻ አጅብም አጅብም በአንድ አይገረም። አላህን የሚፈራ ሰው <coughs> ፈኢነ ዛሊክ ይህ ይቆጠራል። ዩዕተበር ይታያል ቀትል ሊነፍስ ነፍስ እንደ መግደል አለቲ ሐረመ አላህ አላህ እርም ያደረጋትን ነፍስ እንደ መግደል ቢገይሪ ሐቅ ያለምንም ሐቅ ድንገት ተነስቶ ለምን ተፈጠርክ ብሎ ነው። ዝና ይበላሻል። የውመል ቂያማ ገና ዝናዋ ይበላሻል። ትልቁ ነገር ዛሬ ላይ ወለደች ቢባል የተወሰኑ ሰዎች ናቸው ይታዘቧታል፣ ይተውታል። ወይም ደግሞ ወጣትነት ይበላሻል። አዎ ምንም ይሁን የሆነ ይሁን ብቻ አላህ ለሐላል ነገር ከተነሳሳ ያስተካክለዋል። ግን የውመል ቂያማ እዛ ሁሉ ፊት መዋረድ አለ አይደል? ይኸው እንትን አርግዛ ነበር እንደዛ አርጋ ሰው ገላለች አስወርዳለች የውመቱ ሁለት ሰራይ አለ ዛሂር በይነና ባንዴ ላይ ትከለላታል እኮ እንደዚህ አደጋ ነው በጣም ይደግ ነፍስ መግደል ነው ከኒካ ውጭ ቢሆን ራሱ መጥፋት አለበት አይደለም ወንጀሉ ያው ወንጀል አለ ወንጀል ስላለ እሱን መግደል ደግሞ ድጋሚ ሁለተኛ ወንጀል ማለት ነው ዘነት አንዱ ወንጀል ወሐመለት ምን ثم قتلته ሁለተኛ ወንጀል ማለት ነው ይወለድ ማለት ነው ተውበት ማድረግ ነው እሱ يقبل الله توبته በሩ ክፍት ነው አላህ ማንም አይዘጋውም ያላህ እንደ አላህ ተውበትን ይቀበላል ሽርክ እስካሁን ድረስ ሀታ ሽርክም ተውበት ካደረገ ከተመለሰ አላህ ይቀበለዋል ተባባናል ዋናው ግን እንደዚህ አደርጋለሁ ተብሎ ወንጀል አይነሳም ሰው ይህን ፕላን አድርጎ በቃ መጨረሻ ላይ ተውበት አድርጋለሁ ብሎ አይነሳም መግደል የለበት ገድዬ ተውበት አድርጋለሁ አይባልም። ወይዳ ካነ ሐምል ጽንሱ ከሆነ ቀንሱ ፈሲህ ሩህ ነፍስ ከተነፋበት አራት ወር ከሆነ ወማተ ከሞተ ይህጽም ቢሰበብ ልእጅሃድ በማስወረድ በውርጃ ምክንያት ፈኢነ ዛሊክ ይህ ዩዕተበሩ ይቆጠራል። ይህ ድርጊት ቀትል ሊነፍስ ነፍስ እንደማጥፋት አለቲ ያቺ ነፍስ ሐረመ አላሁ ቀትለሃ መግደሉ እርም ያደረጋትን ነፍስ እንደገደለ ትልቅን ሰው እንደገደለ ነው የሚቆጠረው። ሜዳ ላይ ጎረምሳ እንደገደለች ነው የሚቆጠረው። እንስ ስለሆነ ነፍስ ከተነፋበት በኋላ ሰው ሰው ነው እኩል አንድ ትልቅ የሶስት ልጅ አባትን መግደልና አንድ የሶስት ልጅ የሶስት አመት ልጅ መግደል እኩል ነው ወንጀል ቀትለ ነፍስ ነው አለቲ ሐረመ አላሁ ቀትላ እርም ነው እኩል ነው ያንኛው እድሜው ከፍ ስላለ ወንጀሉ ከፍ ይላል ይሄንኛው እንደዚህ ነው እንደዚህ ይላል የሚባል ነገር የለም ቀትለ ነፍስ ቀትለ ነፍስ ነው ተጓባናል ወፍራምና ቀጫጫ መግደል እኩል አይደል እኩል ነች። አጭርና ረጅምና ነው እኩል ነው። አንሳን ሌላ ነገር ውስጥ መግባት የለብንም። ዋናው መነሻው ግን ነፈሩ ከነፈሩ በኋላ እኩል ነው። ወረፍ ወሩቲበ አለ ዛሊክ በዚሁ ላይ ወሩቲበ በተከታታይ መጥቷል። አለ ዛሊክ በዚሁ ላይ ይከተላል። ወሩቲበ እንዲከተል ተደርጓል ወይንም ተከትሏል። አለ ዛሊክ በዚህ ላይ አህካሙል መስኡልየትን ጂናኢያ በደም ወይንም በወንጀል መከሰስ መስኡልያ ተጠያቂነት አልጂናኢያ ሰው በመግደል ማለት ነው። የነፍስ ማጥፋት ወንጀል ጥያቄ ይነሳል። በዚህ ወረትባ አላ ዛሊክ በዚሁ ላይ ይከተላል። ነፍስ አጥፍታለች። ሰው ቀተለ ሊነፍስ አለቲ ሐረመ አላሁ ቀትለሃ ቢገይሪ ሐቅን ያለምንም ሐቅ ዝም ብሎ ነፍስን መግደል አላህ እርን ያደረጋትን ነፍስ እንደ መግደል ይቆጠራል። እንደዛ ነው። አዎ ስለዚህ ከአራት ወር በኋላ ያለን ጽንስ አንድ ሴት ልጅ ብታወርደው ቢሞት በምን ትፈለጋለች? በነፍስ በነፍስ አጥፊ በነፍስ ማጥፋት ወንጀል በነፍስ ማጥፋት ወንጀል ጂናኢያ ይባላል። ነፍስ በማጥፋት ወንጀል የሚመጣ ጥያቄ ጂናኢያ መስኡልየተን ጂናኢያ ይባላል። በነፍስ ማጥፋት ወንጀል ትጠይቃለች። ተግባባን። ወሩቲበ ይከተላል። ይህን ተከትሎ ይመጣል። አላዛሊክ በዚህ ላይ ተከትሎ ይመጣል። ከአራት ወር በኋላ የተደረገበትን ህፃን ካስወረደች ጽንስ አህካሙል መስኡልየትን ጅናኢያ አህካም ፍርዶች ይመጣሉ፣ ብይኖች ይደርስባታል። አልመስኡልያ ተጠያቂነት፣ አልጅናኢያ በነፍስ ማጥፋት ወንጀል ትጠየቃለች። ምን ሐይቱ ውጁብ ዲያ ጉማይ ይወጅብባታል። ዲያ መክፈል ካሳ ካሳ ይመጣል። ካሳ አላ ተፍሲልን እንደ ዝርዝሩ ፊ ሚቅዳሪሃ በመጠኑ በመጠኑ ይወሰንባታል። ሴት ከሆነ ጽንሱ ወንድ ከሆነ የባሪያ ልጅ ከሆነ እየተባለ ያው የራሱ ዝርዝር አለው። ለማንኛውም ያ ይወጅብባታል አይወጅባትም በዚህ ላይ ቀጥሎበታል ብለዋል። <coughs> አላ ተፍሲልን እንደ ዝርዝሩ ሚቅዳሪሃ በመጠኑ ይህን ያክል ይወጅብባታል አስር ግመል ሀያ ግመል የሚበሉ መቶ ግመል የሚባል በዝርዝሩ ተቀምጧል። ይወጅብባታል። መስኡልየተል ጂናእያ አለባት። ይሄ መስኡልየተል ጂናእያ ማን ነው የሚወስነው? ፊል ቃዲ ቃዲ ጋር ስትሄድ ወስነው ነው ሸሪያ ፍርድ ቤት ማለት ነው። ወሚን ሐይቱ ውጁድል ከፋራ ከፋራ ሲወጅብባታል አይወጅብባትም የሚለው ይከተላል። አሁን የሚያቀም ወሩቲባ አላ ዛሊክ በዚህ ላይ ተከትሎ ይመጣል። አህካሙን መስኡልየትን ዲናእያ ይመጣል። ዲያ መክፈልን ይመስል ካሳ ሌላ ወሚን ሐይቱ ውጁድል ከፋራ ከፋራ ይወጅባል አይወጅብም፣ ይህም ይከተላል። ሰው የገደለ ሰው ከፋራ አለበት በሚለው እንደ ባዕድ አልአኢማ ከፊል አኢማዎች ዘንድ ከፋራ አለበት እንደ ባዕድ አልአኢማ ወይሄ ዒጥቁ ረቀበት ሙእሚና አማኝ ባሪያን ነፃ መልቀቅ አለበት ፈመን ለም የጅድ ይህን ያላገኘ ፈሲያሙ ሸህረይን ሙተታቢዐይን ሁለት ወር ይጹም ሁለት ወር ይጹም ይሄ ከፋራ አለ ይሄን ከፋራ መጠቀም አለባት ታደርገዋለች ማለት ነው ከፋራ ይወጅብባታል ለምን ሰው ገላለችና من قتل مؤمنا متعمدا فجزاؤه جهنم خالدا فيها بال عليه اتق رقبة مؤمنة أو صيام شهرين متتابعين أملكوا آية አለ ፈመን ለም የጅድ ፈሲያሙ ሸህረይን ሙተታቢዐይን ነፍስ አጥፍቶ ከፋር አለበት። ከዲያው ሌላ እኮ ነፍስ ያጠፋ ሰው ዲያ ካሳውን ይከፍላል ለሟች ቤተሰብ። ካሳውን ከከፈለ በኋላ እንደገና ምን አለበት? አንድ ባሪያ ነጻ ይለቅ። ያን ካላገኘ ሁለት ወር በተከታታይ ይቆማል። ከፋራም አለበት፣ ዲያም አለበት። ይህ በመውጀብ ይከተላል። በዚህ ላይ አልገባችሁም? አህካሙ ይህን ተከትሎ ይመጣል ነፍኸሩ ነፍስ የተነሳበትን ጽንስ ያስወረደች አንድ ልጅ ወሩትበ አላ ምን ምን ምን ሁክም አለባት ነው ያልነው ቃተለ ነፍስ አድርጋለች ስለዚህ ምን ይከተላል ወሩትበ አላ ዛሊክ በዚሁ ላይ ተከትሎ ይመጣል ነፍስ አጥፍታለች አው ነፍስ ካጠፋች ነፍስ ባጠፋ ሰው ላይ ያለ ሁሉ ዕዳ አለባት ማለት ነው ወሩትበ አላ ዛሊክ አህካሙ المسؤولية الجنائية ማለት ነው من وجوب الكفارة ومن وجوب تأدية الدية ማለት ነው ነፍስ ያጠፋ ነፍስ በማጥፋት ተከትሎ የሚፈጠር ነገር አለ። ምንን ይመስል ምን ሐይቱ ዝቢያ ካሳ ትከፍላለች የሚለው ዋጅብነት አላተሰኝ ሲል ቅዳር ያው በመጠኑ ከዝርዝሩ ጋር ከመለያየት ጋር ይሄን ያህል ግመል ይሄን ያህል ግመል ተብሎ ወይንም ይሄን ያህል ሽብር ተብሎ የተተነተነ ቃብ ጋር ያለ ነገር አለ። ይሄ ይከተላታል። ነፍስ አጥፍታለች ከተባለ ሌላስ ወሚን ውጁቢ አልከፋራ ከፋራን ይወጅባል እንደ ባዕድ አልአእማ ከፊል አእማዎች ዘንድ ተዘረዘረ ነው የሄደው ከፊል አእማዎች አለባት ምን እቅረቀባ ባሪያ ነጻ ልትለቅ ሙእሚና አማኝ የሆነች فمن لم يجد ባሪያ የሌለው ደግሞ በዚህ ሰዓት የሚመስል فصيام شهرين متتابعين ሁለት ወር በተከታታይ ትጾማለች። ተግባባናል። ይሄ ይከተላትማ ለአባት ትሰጠዋለች። ለጽንሱ ወራሽ ማለት ነው። ተቋሚ አባቱ ማለት እንሱን ስታስወርደው ምክንያት ይኖራቸዋል። ዝም ብለው አይደለም ወይ ይሄ ማርገዝ የቤተሰብ ካወቀ ይሄ ነገር ይደርስብኛል ብላ ወይ እንደዚህ ሰው ውስጥ ውርደት ይመጣብኛል ወይ አባት አስወረድሽ ብሎ የሆነ ነገር ያደርስብኛል። የተለያየ ምክንያት ይኖራቸዋል። ብቻ ዝም ብለው ተነስተው አይገሉም። ስለዚህ ደግሞ ይሄ የሚያመጡት ምክንያት አጋጣሚ ተቀባይነት ካለው ሁክሙ እየገራ ይመጣል። እየቀለለ ይመጣል። ያው ግን ቀትለነት አለባት፣ ቀትለነት አለባት። በጣም አደጋ ነው። ሁሉ ከዚህ ሁሉ ምን ማድረግ እ ራስን መጠበቅ በቃ ትልቁ ነገር እኮ መጀመሪያ እኮ ክኒን መውሰድ ክኒን መውሰድ ማለት ራስን መጠበቅ በቃ ሌላ ነገር የለም። ግን ከተፈጠረ አህካም ላይ ይሄ ነገር መሆን አለበት። ብዙን ጊዜ ይፈጠራል አይደል? ምንም ይሄ አይደለም። ዱርዬዎች ናቸው ብዛት እንደተመሰቁት ጥንቶች ቁጥሮች ናቸው። ሊደፈሩ ይችላሉ። ለጤንነት አስቸጋሪ ከሆነ ይሄማ ይሄማ እኮ በኦፕሬሽን ልታስወጣው ትችላለህ። ችግር የለም፣ ችግር የለም። ጤንነት ላይ ችግር የሚያመጣ ከሆነ ለምን ዘጠነኛው ወር አይደርስም? ምክንያቱም ውስጡ ያለን ከማዳን ይልቅ በህይወቱ ፊት ለፊታችን ያለን ማዳን ይሻለናል ዑለማዎች። ያም ነው እሷን እሷም ልትሞት ነው። ታይ ብንላት እሷ ልትሞት ነው። ጽንሱ ቢድን እንኳ ራሱ እሷ መሞት የለባትም። ጽንሱ ሞቶ እሷ ብትኖር ነው። በህይወት ፊት ለፊት ያለን ብናድን ይሻላል የሚሉት ዑለማዎች ስም ጥያቄ አለ። <coughs> አደጋ የሚያመጣባት ከሆነ ጽንሱ ማለት ነው። ጽንሱ አደጋ የሚያመጣባት ከሆነ ውርጃው የዛን ጊዜ በውርጃ እንጂ የማይወገድ ከሆነ ሕክምና ካልቻለ በቃ ይህ ይቺ ልጅ በህይወት መቆየቷ ከተፈለገ ጽንሱ መወገድ አለበት ከተባለ ይወገዳል። ይበቃል። አረ ሰባት ወር ደርሷል እኮ እየተንቀሳቀሰ እኮ ነው የሚባልም አ እኛ ፊት ለፊት ያለውን ማዳን ነው የሚባለው። ገብታችኋል? ወቀድ ሰማ ሰይመዋል ባዕድ ዑለማ ሀዘል አመል ይህን ተግባር ምን ብለው ሰይመውታል? ከፊል ዑለማዎች ቢ ተቆርጣለች አይደል? አያይዙ ስናጠሩ የእነሱ ዳይሬክት ስፒቹን በሰውየው አሁን ባስተያየሙ አያይዞት ነው በውጭ ላይ ቆርጦ ያስቀራል። አልመውደቱ ሱራ ብለው እነሱ ቀርተውታል። ሰዎች እንደበለው ብለው ሰየሟት አለ። ወቀድ ሰማ ባዕዱ ዑለማ ከፊል ዑለማዎች ቀርተውታል፣ ሰይመውታል። ሀዘል አመል ይህን ተግባር ምን በሚል ነው ስያሜ ያወጡለት? ቢልመውዑደት ሱራ ትንሿ ከነ ህይወት መቅበር ብለውታል። መውዑደት ሱራ ትንሿ ከነ ህይወቷ የተቀበረች ጽንስ ተብሏል። ኢዘል መውዑደቱ ሱኢለት ተብሏል አይደል? ህፃናቶች ለምን እንደተቀበሩ ሲጠየቁ ምን ይውጣችሁ ሆነ የአይ ዘንድን ቁትለት ለምን እንደተገደለች አንድ ጽንስ ሲጠየቅ ወንድም ይሁን ሴት የተገደለው ዑለማዎች አልመዑደተ ሱግራ ብለው መዑደተ ሱግራ ማስወረድን ማለት ነው ውርጃ ቀብል ላይ የተለያየ ዑለማዎች ኺላፍ አለ قال الشيخ محمد بن ابراهيم رحمه الله في مجموع الفتاوي مجموع الفتاوى ላይ محمد بن ابراهيم رحمه الله الله ይዘንላቸውና ምን ይላሉ مجموع الفتاوى ላይ አመስተዕዩ መሯሯጥ መሯሯጥ አሉ ለእስቃጥ الحمل ጽንስን ለማስወረድ የሚያደርጉት መስገብገብ ፈላ يجوز ذلك ይህ አይቻልም ማለት የተሐቀቅ እስካልተረጋገጠ ድረስ መውቱ መሞቱ ጽንሱ ሞቷል ስለዚህ መውጣት አለበት ከተባለ ብቻ ነው ሀታ ሞቷል አዎ ሞቷል በመሳሪያ መረጋገጥ አለበት በዘመኑ በቴክኖ የዛን ጊዜ ደግሞ አዋላጆች ያውቁታል በዚህ የተካኑ ሰዎች ማለት ነው እነሱ ምስክርነታቸውን ሰጥተው አዎ ሞቷል ከተባለ ታስወርደዋለች ለምን ምንም ጥቅም የለውም በህይወቷ ላይ ያስኬድ ሊሆን ይችላል። አመስተዕዩ መሯሯጥ ለኢስቃጥ الحمل ጽንስን ለማስወረድ መውደተ ሶራ ገብቷቸው ትንሹ ከነ ህይወት ትልቁ ከነ ህይወት መቅበር የቱ ነው እ አረቦች ሴት ልጅ ከነ ህይወቷ ይቀብሩ ነበር። ያ መውዑደቱን ኩብራ ነው። በህይወት እየተንቀሳቀሰች ያለች ነው ይዘው በግዳ አስራ ያስገቧል። ይሄ ደግሞ ጽንሱን ማስወረድ መውዑደቱ አስጉራ ይሉታል። <coughs> ወዕደል ኸፍይ የሚባል ደግሞ አለ። ትቀሩታላችሁ ብሎ ነው ከደረሳችሁ ባገኘታችሁ ሴትና ወንድ ግንኙነት በሚያደርጉበት ሰዓት እንዳታረግዝ ብሎ ውጭ ላይ መጠቀም ማለት ነው። እሱንም ወዕደል ኸፍይ ይሉታል። ወላኪን ሱሐቢዩ አድርገናል ስላለ ችግር የለም። ያው ዑለማዎች የተለያየ ነገር አላቸው። እዛ ትቀሩታላችሁ። ወዕደል ኸፍይ መኡደቱ ሱግራ መኡደቱ ልኩብራ ትቀሩታላችሁ። ኪታቡን قال الشيخ محمد بن ابراهيم رحمه الله في مجموع الفتاوى ان السعي لاسقاط الحمل እንትን ለማስወረድ የሚደረግ ሩጫ ፈላ يجوز ذلك አይቻልም ማለት የተሐቀቀ እስካልተረጋገጠ ድረስ ሰዕይ ብለው ነው የገለጹት። አመን እስቃጡ አላሉም ባጭሩ እነ ሰዕዩ መሯሯጥ ለኢስቃጥ الحمل فلا يجوز ذلك በጣም ተቃውሟቸውን ለማሰማት ነው የሚመስለው ይሄ አገላለጻቸው አነ ሰዕዩ ይህ መሯሯጥ መስገብገብ ለኢስቃጥ الحمل ጽንስን ለማስወረድ فلا يجوز ذلك አይበቃም ማለት የተሐቀቀ መውቱ መሞቱ እስካልተረጋገጠ ድረስ فإذا تحقق فإن تحقق ከተረጋገጠ መሞቱ ذلك ያ ይበቃል እንታሃ ንግግራቸው እዚህ ላይ ያልቃል ሼክ መሐመድ ወፊ ቀራሪ መጅሊስ ሀይአት ክባር ዑለማ ረክቡ ወፊ ቀራር ካስተላለፉት መግለጫ የጋራ መግለጫ መጅሊስ ሀይአት ክባር ዑለማ ታላላቅ የዑለማዎች ስብስብ ማለት ነው። መጅሊሱ ሀይአት የኛ መጅሊስ አይደለም። የኛ መጅሊስ እንደዚህ አይነት እውቀት ያለው አንድም የለም ውስጣቸው። ሙፍቲ የሚባለው ወይ ሹጃ የሚያውቅ ነው። በላይ ያሉት ሁሉ ዳዒ አለ አህሉ ሱና ዳዒ ምንም አይደርስም። እነዛ አጋሉት ሙፍቲ የሚሏቸው ምንም የሚያውቁት ነገር የለም። ሱብሃንአላህ ያሳፍራሉ። ራሱ ሲኸጥቡ ያሳፍራሉ፣ ሲናገሩ ያሳፍራሉ። ምን ልአጅብ ህፃነታች አሉ ጦለባዎች ራሱ ይስቃሉ። ያው ምክንያቱም በምንድን ነው የመጡት? ተበራጠው ነው በብር ምናምን ምን ወላሂ ለእስላም የሚጠቅም አንድም ነገር የለም። ሰልችቷችኋል አይደል? ስለነሱ ትቼዋለሁ በቃ ወፊ ቀራሪ ባስተላለፉት መግለጫ የጋራ መግለጫ ቀራር ማለት ተስማምታ ያስተላለፉት ቀራር ነው። <clears throat> ወፊ ቀራሪ መጅሊስ መጅሊስ ሀይአት ኪባር ዑለማ የዑለማዎች ታላቅ ጠቅላላ ምክር ቤት ባስተላለፈው የጋራ መግለጫ ረቅም ቁጥር ያስተላለፉበት የጋራ መግለጫው ቁጥር ረቅም ቁጥር 144ኛው ወታሪክ ዘመኑ 26 ስድስተኛ ወር በ 07 ዓመተ ሂጅራ ከዛሬ ስንት ዓመት በፊት ማለት ነው። ስንት ነው አሁን ያለነው? ሰላሳ ሶስት ነው አይደል ያለነው? ከሀያ ስድስት ዓመት በፊት ማለት ነው ያስተላለፉት ይህን መግለጫ። ወፊ ቀራት የጋራ መግለጫ መጅሊስ አህአቲ ኪባር ዑለማ የታላላቅ የዑለማዎች ምክር ቤት የት የሚገኘ ማለት ነው? የተዑዶች ናቸው። ሀይአቱ ኪባር ዑለማ የሚባለው አለ ራሱ ይቻላል። በጣም ብዙ ናቸው። በጣም እጅግ ታዋቂ ኪታባቸው እዚህ አለ ማለት ነው። አያቱ ኪባር ዑለማ ሙፍቲ ዳኢማ የሚባሉት ደግሞ እነሱ ሰባት አምስት ምናምን አካባቢ ናቸው። እነ ዋናው እሱ አሁን አሉ ሼክ ያሉት አብደላህ አሉ ሼክ ሙፍቲ ትልቁ አዕማው ማለት ነው። እነ ፈውዛን አልፈውዛን እነ ባራኪ እነዚህ እነዚህ ናቸው ያሉት ውስጥ ላይ ድሮ እነ ዑሰይሚን ነበሩበት ከሞታቸው በፊት እነ አብዱረህማን አልዓሲፊ እነ በክር አቡ ዘይድ እነዚህ እነዚህ ነበሩ እነሱ እነሱ ሙተዋል። ሀያቱ ኪባር ዑለማ የሚባለው ብዙ ዑለማ ሊቃውንት ነው። ፈትወ ዳኢማ የሚባሉት ደግሞ ዋናዎቹ ናቸው። ላይ ትልቁን ፈትዋውን ነው የሚሰጡት። ተግባባን? ስለዚህ ወፊ ቀራሪ መጅሊስ የሀያት ክባር ዑለማ የታላላቅ የዑለማዎች ምክር ቤት ጠቅላይ ምክር ቤት በሰጠው ባስተላለፈው የጋራ መግለጫ ረቅም ቁጥር 140 ስብሰባ የስብሰባው ቁጥር ወታሪክ ጊዜው ደግሞ ዘመኑ በሀያ በስድስተኛው ወር በአስራ አራት ሰባተኛ ዓመተ ሂጅራ ማይሌ የሚቀጥለውን መግለጫ ሰጥተዋል። አንደኛ ላይጁዝ ብለዋል ዑለማዎች በአንድ ላይ ተስማምቶ ማለት ነው። ሀያቱ ኪባሪል ዑለማ ታላላቆቹ ሊቃውንቶች ናቸው። እዚህ ጋር የሚመጣጠን አንድም ጧልቦ ነው። ጧሊቦች እኛ ዘር ሙፍቲዎች ማለት ነው። እኛ ሀገር በየትኛውም በዳዕዋ system ላይ ያሉት የሰዑድ አረቢያን ጧሊብ የሚያክል የለም። አረቢያ ጧሊብ አንድ ኪታብ የጻፈ እኛ ሀገር ሸክን ዓሊም የምንለው ዋናውን ሸክ እከሌ ነው በቃ ኢትዮጵያ ውስጥ አለ የምንለው ያክላል። የነሱ ቋሊ በጣም እንለያያለን። እንደ ትምህርት ጥራት ነው፣ የጥራትም ጥራታችን <laughs> ኪታብ የጻፈ የለም እኛ ጋር ሁለት ሶስት ኪታብ አራት ኪታብ እነሱ 40 30 200 300 ሙጀለድ ይጻፏል። እንትን ኪታብ አይነት በጣም ብዙ ተከናውኗል። በዚህ ላይ ሉጋቸውም ነው ሁለተኛ ለሱም ተጀርቡድ ሆኖ ገብተውበታል። እዚህ ነው አንነጣጠንም። አብዛኛው ምንድነው እኛ ጋር ያለው ፈትዋው ሙጀረድ አይደለም ወይ እንትን በኢጅቲሃድ የሚፈጥ አይደለም እኛ ጋር ያለው ሁሉም ምንድነው ጥገኛ ነው። አልባን እንዳሉት ብሎ ነው ፈትዋ የሚሰጥ ፈውዛን እንዳለው ወይም ደግሞ አከል እንዳለው አልን ጠርቶ እብኑ እንዳሉት የሆነ ነገር ጋር ተጠግቶ ነው የሚሰጥ በራሱ አንድ ነው የሚሰጠው በትምህርቱ ዓለም የኛ ትምህርትና የምዕራባውያን ትምህርት ትንሽ ይለያያል አይደል? በጣም እንለያያለን። እነሱ practical የሚያውቁት ነገር አለ ከኛ የበለጠ እና ዝም ብሎ ቴዎሪ ብቻ ነው። እነዚህም ራሱ ተከነውበታል፣ ገብተውበታል፣ በጽሁፉም አገላብጦታል። የኪታብ አይነት አላቸው እንጂ ይለያሉ ከኛ ውስጥ አሉ አሊም ታላቁ አሊም ማናቸው? አሁን የኛው ታላቁ ሙፍቲ አታውቃችሁም እ ሸመሐመድ ሸመሐመድ አሚን አልያደን ታላቁ ሙፍቲ ኢትዮጵያው እሳቸው ናቸው። እዛ ራሱ አሁን ከሰላሳ ዓመት በኋላ ዜግነት ሰጧቸው። ነሳኢን 42 ቮሊዩም ነው የሸረፉት። 42 ቮሊዩም አንድ ሰው ይዞት አይሄድ ባጃ ይዘው ከሄደ ሙስሊም በ17 ቮሊዩም አሁን ሁለቱም ሙጀለድ መጥቷል እየተቀራበት ነው እዚህ ተቀራ 17 ቮሊዩም ትንሽ ቮሊዩም 10 ምናምን ነበረች ነው እየጻፉት አሁን ገብተውበታል እሳቸው እንደውም ዑለማዎች ምን ይላሉ ኦ ይቺ ኢትዮጵያዋ ሼህ እሷ አሁን ትንሽ ነካክተዋለች ሙስሊም ሀዲም አጥቶ ነበር ቡኻሪ ብዙ ሰው ሸርሆታል አብራርቶታል። ሙስሊም ግን ሸርህ አላገኘም ነበር። ኢትዮጵያዊዋ በጣም ጥሩ ሰው ናት ምናምን እያሉ ያደንቋቸዋል። ሰውየው በሁሉም ባህር ናቸው። <clears throat> ሸሙቅሊል የሚባሉ አሉ። ምን ይላሉ? እከሌ ሁሰይንን እንዴት ነው ሲሏቸው ሁሰይንን አሊም ነው ይላሉ። ሰውየው በጣም ማደንቅ አይወድም ሰው አደንቁ። ሁሰይንን እንዴት ነው ሲሏቸው አሊም ነው፣ ዒልም አለው፣ በጣም ጎበዝ ነው፣ ፊቅ ኡሱል ላይ በጣም ጎበዝ ነው አልባኒ አዎ ጎበዝ ነው። እሱም ሙሐዲስ ሐዲስ ላይ በጣም ጠንካራ ነው። እብኑ ባዝ እንደናቸው ናቸው? እብኑ ባዝም ተውሂድ ላይ በጣም ሀርድ ናቸው፣ ጎበዝ ናቸው። ይሄ መሐመድ አሊ አደም ሳ ኢትዮጵያው ኦ እነሆ ባህር ነው ያሉት ገባችሁ አይደል? አገላለጹ ይለያል። እነሁ ባህር ነው ያሉት። ለምን በነህውም ጫፍ ደርሷል፣ በበላቃውም ጫፍ ደርሷል፣ በሙስጠላህ ሐዲስም ጫፍ ደርሷል። በሐዲሱም ሂዷል። አልሙሐዲሱ አልፈቂሁ አነሕውዩ ነው የሚባሉት ራሱ ስማቸው በጣም በሁሉም ይሄድ አላህ ሰጥቶታል። ላ የምንጠቀምባቸው ናቸው።